ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። በዛሬው ስርጭታችን ቀዳሚ የሚሆነው የታሪክ አምዳችን ሲሆን የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው የታሪክ ምሁርና የመብት ታጋይ ጸሐፊ አህመዲን ጀበል መጽሐፍ ክፍል ስድስት ይቀርባል። የኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድዲን ጀበል ክፍል ስድስት ረካ የነጃሺ እስልምናን መቀበልና ሌሎችን ማስለም ለሰባተኛው ዓመት ሂጅራ ነቢዩ ሰለላሁ ዐለይሂ ወሰለም በአመር ቢን ኡመያ አልደምሪ አማካይነት ለነጃሺ ሁለት ደብዳቤዎችን ጽፈዋል። የመጀመሪያው ለስድስት ነገስታት በጻፉበት ጊዜ ነበር። ይህም በ May April 628 ሙሐረም ወር ሰባተኛ ዓመተ ሂጅራ ሲሆን ነጃሺ እስልምናን እንዲቀበል የሚጠይቅ ነበር። ሆኖም ነጃሺ ቀደም ብሎ ከነጃፈር ጋር ባደረጉት ውይይት መሐመድ ሰለላሁ ዐለይሂ ወሰለም ነብይ እንደሆኑ ተረድቶ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለነጃሺ የላኩት ደብዳቤ እንዲህ ይላል። በአላህ ስም እጅግ በጣም አዛኝ በጣም ሩሩህ በሆነው ይድረስ ከመሐመድ የአላህ መልክተኛ ወደ ነጃሽ አስሃማ የሀበሻ ንጉስ። ከዚህ በመቀጠል በቅድሚያ አላህን አመሰግናለሁ። አላህ ከእርሱ በቀር ሌላ አምላክ የሌለ ጌታ ነው፣ ንጉስ ነው፣ ፍጹም ነው፣ ሰላምና የሚታመንበት አሸናፊ ነው። ኢሳ የማርያም ልጅ ራሷን የጠበቀችና ጻድቅ በሆነችው ድንግል ማርያም ላይ የተጣለ የአላህ መንፈስና ቃል መሆኑን መሰክራለሁ እርሷም በአላህ መንፈስና አስተንፋስ ኢሳን አረገዘች። አላህ አደምን በእጁና በስትንፋሱ እንደፈጠረው ሁሉ እኔ ወደ አላህ ጠርሃለሁ አንድ ነው፣ አጋር የለውም። በእርሱ ትእዛዝም ስር እንድትውል አሳስብሃለሁ። እኔንም እንድትከተለኝ እንድታምንብኝና ወደ እኔም የወረደውን ቁርአን እንድታምንበት ጠይቀሃለሁ። እኔም የአላህ መልእክተኛ ነኝ። አንተንም ሆነ ሰራዊትህን ወደ አላህ እጠራችኋለሁ። መልእክቴን አድርሻለሁ፣ ተቀበለኝ። ሰላም ቀናውን ጎዳና በተከተለ ሁሉ ላይ ይሁን። ደብዳቤውን ለነጃሺ ሲሰጥ አመር ኢብን ኡመያ እንዲህ ሲል ተናገረ። ንጉሥ ሆይ እኔ የምነግርህ ጉዳይ አለ፣ በጽሞና ታዳምጠኝ ዘንድ ጠይቀሃለሁ አንተ ለኛ አዛኝ ሰው በመሆን የእኛ አካል ነህ። እኛም በአንተ የጠበቅነውን በጎ ነገሮች ሁሉ አግኝተናል። እንዳይደርስብን የሰጋነው መጥፎ ነገርም በእኛ ላይ አልተፈጸመም። ከዚህ በፊትም የአንተን ማንነት አረጋግጠናል። በእኛና በአንተ መካከል ወንጌል የማይሻር ምስክር ነው፣ የማያዳላ ዳኛም ነው። አይሁድ ኢሳን እንደካዱት ሁሉ አንተም ይህንን መጻፍና ማንበብ የማይችል ነብይ እንዳታስተባብል ነብዩም አንተንና ህዝብን ሌሎችን ላላጩት ተግባር ሊያጩህ ይፈልጋሉ። ይህም ካንተ ባየነው መልካም መስተንግዶ ሳቢያ ነው። የላቀ ምንዳ እንድታገኝ እንመኝልሃለን። ነጃሽም በነቢዩ ሰለላሁ ዐለይሂ ወሰለም ማመኑን ግልጽ አደረገ። እንዲህም ሲል ተናገረ፣ በአላህ ስም መሰክራለሁ እርሱ የመጽሐፉ ባለቤቶች የሚጠብቁት ነብይ ነው። ሙሴ አህያ ላይ ተቀምጦ ይመጣል ሲል የኢየሱስን መከሰት እንዳበሰረ ሁሉም ኢሳም በግመል ላይ ተቀማጭ የሆነ ነቢይ እንደሚመጣ አብስሯል። የመልእክት ልውውጥ እንደማየት አይደለምና መልእክተኛውን ካሉበት ቦታ ድረስ እጄ ላያቸው ብችል እወድ ነበር። ነገር ግን የሀበሻ ረዳቶቼ ጥቂቶች ናቸው። ስለዚህ የሰዎችን ልብ እስካለዝብና ረዳቶችንም እስከማበራክት ድረስ ጊዜ ስጡኝ። ነጃሺ እስልምና መቀበሉን ግልጽ አድርጎ ለነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ጻፈ። ደብዳቤውም የሚከተለው ነበር። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ይድረስ ለሙሐመድ የአላህ መልእክተኛ ከነጃሺ አስሐማ ከአላህ የሆነ ሰላምታ በእርሶ ላይ ይሁን። የአላህ ነቢይ እዝነቱና በረከቱም ይሁንቦ ወደ ኢስላም ከጠራኝ አላህ በቀር ሌላ ሊገዙለት የሚገባ አምላክ እንደሌለ እመሰክራለሁ። ከዚህም በመቀጠል የአላህ መልእክተኛ ደብዳቤው ደርሶኛል። በሰማይና በምድር ጌታ እምላለሁ ስለ ማርያም ልጅ ኢሳ የጠቀሱልኝን በተመለከተ ራሱ ኢሳም ቢሆን እርሱ ካሉት የጨመረው ነገር የለም። ወደኛ የተላኩበትንም ምክንያት አውቀናል። እርሱም የአላህ መልእክተኛ መሆኑን እውነተኛና በአቅ መስካሪ ሊተማመንብዎ የሚገባ መሆኑን ተገንዝበናል። ለዚህም ቃል ኪዳን ገብቻለሁ። የአጎቶን ልጅ ቃል ኪዳን ፈጽሜለታለሁ። የዓለማት ጌታ ለሆነው ላላ እጅ ሰጥቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሀይባን ለማግባት በሁለተኛ ደብዳቤያቸው ነጃሽን ጠየቁት። ነጃሽም ነብዩን ሰለላሁ ዐለይሂ ወሰለም ወክሎ ኒካውን ፈጽሟል። ጋብቻው የተፈጸመው በ July August 627 በሰባተኛው ዓመተ ሂጅራ በረቢዑል አወል ወር ነበር። ለእስላም ስትል ወደ ሀበሻ ከነባሏ የተሰደደችው ኡሙ ሀይባ ቢንት አቡ ሱፊያን ባሏ እምነቱን በመቀየሩና በሞቱ ነብዩ እጅግ አዘኑ። ልቧ ክፉኛ የተሰበረውን ኡሙ ሃይዋን ራሳቸው ለማግባት ወሰኑ። ለዚህም ነበር በአመር ኢብኑ ኡመያ አልደምሪ አማካይነት መልእክተኛ ወደ ነጃሽ ላኩት። ነጃሺም መልእክቱ ሲደርሰው ለኡሙ ሃይባ ቢንት አቡ ሱፊያን በቤተ መንግስቱ አገልጋይ በነበረችው አብረት አማካይነት መልእክት ላኩ። ልቧት ሰብሮ የነበረው ኡም ሀይባ ዜናውን በአብረኸት አማካይነት ሲደርሳት እጅግ ተደሰተች። ጋብቻው ይፈጸም ዘንድ ኻሊድ ቢን ሰዒድን ወከለች። እጅግ ከመደሰቷም የተነሳ የምስራቹን ለነገረቻት አብረኸት የተለያዩ የብር ስጦታዎችን ሰጠቻት። እሙ ሀይባም እንዲህ ስትል ትተርካለች። በህልሜ ባለቤቴ ኡበይዱላ ኢብኑ ጃሽን በመጥፎ አስጠሊታ ኮሃን አየሁትና ደነገጥኩ። ወላሂ ባህሪው ተቀየረም። ሲነጋ ጠዋት ላይ እርሱ ኡሙ ሃይባ ሆይ የሃይማኖትን ጉዳይ አስተዋልኩ ከክርስትና የተሻለ ሃይማኖት ስላላየው ክርስትናን ተቀበልኩ ከዚያም በመሐመድ ሃይማኖት እስላም ውስጥ ገባው ከዚያም ወደ ክርስትና ተመለስኩ አለኝ ወላሂ ለአንተ መልካም አይደለም አልኩት ያየሁትንም ህልም ነገርኩት አልሰማም አለኝ እስኪሞት ድረስም መጠጥ መጠጣት አዘወተረም ከዚያ በኋላ በህልሜ የሆነ ሰው ይመጣና የምእመናን እናት ሆይ ይለኛል ደነገጥኩ ነብዩ ሰለላሁ ዐለይሂ ወሰለም ሊያገቡኝ ነው ብዬ ህልሙን ፈታሁት ገና ኢዳይን መጨረሴ ነበር የነጃሺ መልእክተኛ ወደ እኔ ለመግባት ፈቃድ ጠየቀች አብረህት የተሰኘችው የነጃሺ ቤተ መንግስት የልብስና መዋቢያ ተጠሪ ነበረች ወደ እኔ ገባች የአላህ መልእክተኛ አንቺ እንዳጋባቸው ጽፈውልኛል ይላሉ አለችኝ አላህ መልካም የምስራች ያሰማሽ አልኳት እሷም ፈቃድሽ ከሆነ የሚድርሽን ሰው ወክ ይሉሻል ንጉሱ አለችኝ። ወደ ካሊድ ቢን ሰዒድ ቢን አልአስ ላኩና ወከልኩት። የምስራች ስለነገረችኝም ብዬ ለአብረህት በጄ የነበሩትን ሁለት የብር አምባሮች፣ በእግሬ ላይ የነበሩትን ጌጦችና በጣቶቼ ላይ የነበሩኝን ቀለበቶች ሰጠዋት። ማታውን ነጃሺ እነ ጃዕፈር ኢብኑ አቡ ጣሊብ እና ሌሎች በዚህ የነበሩትን ሙስሊሞች ጠሩ። ንግግርም አደረጉ። ነብዩን ወክሎ መህር ከራሱ ሰጠ፣ አራት መቶ ዲናር ካሊድ ቢን ሰዒድ ኡሙ ሃይባን ቢንት አቢ ሱፊያን ወክሎ ኒካሁ ሲያስር፣ ነጃሽ ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም ወክለው ጋብቻውን ተቀበሉ። የጋብቻ ግብዣም ተደርጎ ምግብ ተበላ፣ ጋብቻውም ተከናወነ። ከኒካሁ መታሰር በኋላ የጥሎሽ ገንዘቡ ሲደርሳት ለአብረህት ተጨማሪ ስጦታን ሰጠቻት። እንዲህም ትተርካለች። የኒካሁ ገንዘብ ከኔ ዘንድ ሲመጣ የምስራችሁን የነገረችኝን አብረህት አስልኬ አስጠረኋት። እሷንም አልኳት ያኔ በእጄ ገንዘብ ስላልነበረኝ እነዚያን ስጦታዎች ሰጠውሽ። ይህችን አምሳ ዲናር ውሰጂና ተጠቀይባት አልኳት። የሰጠዋትን ስጦታዎች ሁሉንም በቦርሳ ነገር ሰብስባ መለሰችልኝ። ንጉሱ ምንም ነገር እንዳልቀበለሽ ከልክለውኛል። እኔ የእርሳቸው ቤተ መንግስት የልብስና መዋቢያ ክፍል ሰራተኛ ነኝ። የአላህ መልእክተኛ ሃይማኖት ተቀበልኩኝ። ለአላህም እጅን ሰጠው ሰለምኩኝ። የሽቶ ስጦታዎችን ሴቶች እንዲያበረክቱልሽ ንጉሱ አዘዋል አለችኝ። በማግስቱ የተለያዩ የሽቶ ስጦታዎች ደረሳት። ጋብቻው በዚህ መልኩ ተከናወነ። ባለን ታሪካዊ መረጃ በሀበሻ ምድር እስላምን ከሴቶች ቀድማ በመቀበል የምናገኛት አብርሃትን ነው።